ደግሞ ገድበው ሩጅ መውጣት ለዒድ መውጣታቸው ሴቶች የገይሪ ዘዋቲል ሀይአ ባለ ሀይአዎች መሆን የለባቸው መሆን የለባቸውም እያሉ ነው። ጌጥ ያላቸውና እንዲሁም የጎሉት ሴቶች መሆን የለባቸው ብለዋል። ዘዋተል ሀያአት ማለት ወይም ደግሞ ባለስልጣናት የሚል ነገር ሰጥተዋል። ሀያአት መሆን የለባቸውም እይታው ይገባሉና وقيد الشافعية خروج النطاع في مثل لصلاة العيد لا عيد صلاة بغير ذوات الحيئات ሳይዋቡና ሳይቆነጃጁ መሆን አለበት ሰው እንዳይስቡ ፊትና እንዳይፈጠረ ብለዋል። قال الإمام النووي في المجموع مجموع لا إمام النووي من الله أمستنيا وزي مصرف السنة قال الشافعي شافعي له والأصحاب لشافعي ما مالتنا أصحاب الشافعية مالتنا والأصحاب قال الشافعي شيخ الشافعي ወልአፍሓሽ ይከሽዒ ተከታዮች እንዲህ ይላሉ رحمهم الله አላህ ይዘንላቸውና ምን ይላሉ يستحب للنساء ለሴቶች ይወደዳል غير ذوات الهيئات ذوات الهيئات ያልሆኑ ማለት ውበት የተዋበ ነገር ያልተጠቀሙና ውበትን ያልተጠቀሙ ذوات الهيئات የሆኑ ሴቶች ከነዛ ውጭ ላሉ ሴቶች ይፈቀዳል ይወደዳል حضور صلاة العيد የዒድን ሶላት መሳተፍ አለባቸው ወአማ ذوات الهيئات ذوات الهيئات ማ ከሆኑ ውበትና የተለያዩ ጌጣጌጥ ያለው ልብስ የለበሱ ከሆነ ፈይክረህ ሑዱሩሁነ እነሱ መሳተፍ ጥሩ አይደለም። ባለስልጣናትም ብለው ተርጉመውታል። ያለ ስልጣን ያላቸው ዘዋተል ሀያት ማለት እዛም ተርጉመው ዘዋተል ሀያት ከሆኑ ትኩረት ይገባሉና አይሄዱ የሚላለን الآن قال እስከዚህ ድረስ ቀጥለዋል። ወኢዛ ኸረጅነ ሴቶች ሲወጡ እሱሕበ ሩጁህን መውጣት አለባቸው። ሲያቢን በግለቱ የስራ ልብስ ለብሰው ተመሳቀለ ልብስ ለብሰው ማለት ነው። ሲያቢን በልብስ በዝላ ማለት የተንገላታ ልብስ የስራ ልብስ እንደማለት ነው። በስራ ልብስ ነው መውጣት ያለባቸው። ወላ ያዝበትነ እንዳይለብሱ ማዩሽሂሩሁነ የሚያጎላቸውን ልብስ እንዳይለብሱ ማዩሽሂሩሁነ ወይስተሐቡ ይወደዳል አየተናዘፍነ ቢልማ በውሃ መጽዳዳት አለባቸው ወይክረሁ ለሁነ ይጠላል ለሴቶች አጥይቡ ሽቱ መጠቀም ክልክል ነው። هذا كله هذا كله يخل حكم العجائز اللواتي لا يتهين هذا كله እስካሁን የቆጠርነው ሁሉ ወኢዛ ኸረጅነ ሲወጡ እስትሕበ ኹሩጁሁነ መውጣታቸው ይወደዳል ሲያቢ በዘለትን የስራ ልብስና የተንገላታ የሆነ ሀይ የሌለበት ልብስ ትኩረት የማይስብ ልብስ ለብሰው መውጣት አለባቸው። ወላ የልበትን እንዳይለብሱ ማዩሽሂሩሁነ የሚያጎላቸው ልብስ መልበስ የለባቸውም ዒድ ላይ ሲወጡ ወይስተሐቡ ይወደዳል አየተነዘፍነ ቢልማ በውሃም ሊጽዳዱ በውሃ ሊጽዳዱ የሚሸት ነገር እንዳይጠቀሙ ማለት ነው። ወይክረሁ ይጠላል ለሁንና ለሴቶች አጥይቡ ሽቱ መጥ ይጠላል መቼ የዒድ ጊዜ ማለት የዒድ ጊዜ የሌላው ጊዜ ነው እንደግናውላል። የዒድ ጊዜ ተሳተፉ ተብሎ በተጠሩበት ሰዓት መጠቀሙ ክልክል ከሆነ ሶላት ጁሙዓና ወል ጀማዓ ደግሞ አትምጡ በተባሉበት በጣም እንዳገን አውላ ይከለከላል። ሀዛ ሁሉ እስካሁን የቀራነው ሁሉ ሑክሙል አጃኢዝ ለታላላቅ ሴቶች ለአሮጊቶች ወይንም ደግሞ ለአዛውንቶች የተሰጠ ነው። አለዋቲ እነዚህ ሴቶች ላዩስተሀይነ የማይፈለጉ የሆኑ ስሜት ቀስቃሽ አልሆኑ ማለት ነው። የማይፈለጉ የሆኑ ወነሕዊህነ እነሱንም የመሳሰለ ወአመሻባ ወጣትማ ወዘዋቱል ጀማል በጣም ቁንጅና ያላት ወመን ቱሽተሃ የምትፈለግ ከሆነ የወንዶችን እይታ የምትፈል ከሆነ ፈይክረሁ ለሁነ ልሑዱር እነሱማ መሳተፍ የለባቸውም እያሉ ከኋላ የተፈቀደ ሁሉ ለእነዚህ ነው እያሉ ነው። الآن قال الآن قال شيخ النووي رحمه الله وإذا خرجن الشهر بخروجهن الشتاء ببذل التي ولا يلبسن ما ما يشيرهن ويستحب أن يتنظفن بالماء ويكره لهن الطيب النزي إنما النفس ለአሮጊቶች ነው የተንገላታ ልብስ የስራ ልብስ ለብሰው ይውጡ፣ የሚያጎላቸውን ልብስ አይልበሱ፣ በውሃ ይስዳዱ፣ ሽቶ ይጠቀሙ የተባሉት ሀዳ ኩልሁ ሑክሙል አጃኢብ ሑክሙል አጃኢብ ነው። አለዋት እነዚያ ላይስታይነ የማይከጀሉ ወነሕዊህነ እነሱን የመሳሰሉ ህጻናትን ይመስል ማለት ነው። ወአመ ወጣትማ ከሆነ ለጋ ወጣት ወደዋት ልጀማ ውበት ያላት ወመን ሹሽተሃ የምትከጀል የምትፈለግ ከሆነች ፈዩክረሁ ለሁነ ለእነሱ ይጠላል አልሑዱር መሳተፍ ሊማ ፊ ዛሊክ በእነሱ መሳተፍ ምን ኸውፍን ፊትና ፊትና ያስነሳልና አለይህነ በእነሱም ላይ ፊትና ይመጣባቸዋል ወቢህነ በእነሱም ፊትና ይነሳል አለይህነ በራሳቸው ላይ ፊትና ያስፈራቸዋል ወቢህነ በእነሱ ምክንያት ደግሞ በሌላው ላይ ፊትና ሊነሳ ይችላልና አመሳባ ወደ ዋኩል ጀማዓ ወመን ቱሻ ፈይክረሁ ለሁም መልፍጦ ሄደው ይመስለሽ ኢማሙ እነሆ فإن قيل كتباله هذا مخالف ከመቅራታችን በፊት የምናውቀው ነገር አለ። ኡማ አጥያ ምን ነበር ያለችው? ምን ተብላ ነበር? ኡማ አጥያ ምን ተባል ነበር ያለችው? أمرنا رسول الله صلى الله عليه وسلم أن نخرج الحيض والعواتق وذوات الخدود ወጣት ሴቶችን ይዘን እንድንወጣ ነበር አይደል ያለችው? መውሊድን ከለከሉ። ወአመሻ በወደዋቱል ጀማል ወመን ፊሻ ፈይክረሁ ለሁነ አልሑዱር ለምን የነኸውፍ ፊትና ፊትና ስለሚያስፈራ አለይህነ በእነሱ ላይ ወቢህነ በእነሱ መፈተን ስላለ ፈኢን ቂለ እንዲህ ከተባለ ሀዛ ይህ አባባል እኮ ሙኻሊፉን ይጻረራል ሐዲሰ ኡሚ ዓጥየት አልመድኩር ያለፈውን የኡማ ዓጥያ ሐዲስ ጋር እኮ ይጻረራል ከተባለ ቁልና እንዲህ እንላለን አዎ ይጻረራል ዳይሬክት ይጻረራል ቁልና እንላለን ثبت في الصحيحين عن عائشة ከአይሻ ቡኻሪና ሙስሊም የተረጋገጠ ሐዲስ አለ ረዲየላሁ ዐንሃ ቃለት እንዲህ ትላለች አይሻ ለው አድረከ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ቢያገኙ ኖሮ ማአህደሰ ኒሳኡ ሴቶች የፈጠሩትን ይህንን አዲስ የሚጠቀሙትን የውበት መዋቢያ ለው አድረከ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ቢያገኙት ቢደርሱ ኖሮ ማአህደሰ ኒሳኡ ሴቶች አዲስ አመጡት ላይ ለመናዓሁነ ከለክሏቸው ነበረ ወደ ንስሐ ተማሙን ተማሙን እንደተከለከለች ኒሳኡ በኒ እስራኤል የበኒ እስራኤል ሴቶች እንደተከለከሉ ነቢዩም የሙስሊም ሴቶችን ይከለከሉ ነበረ ስላለች አይታ ምንን አይታ ነው ይህ ልትል የቻለችው ማአህደተ ኒሳኡ ሴቶች አዲስ ያመጡትን ሰዎችን መፈተን ራሳቸው መፈተን ራሳቸውም ይፈተናሉ፣ ሌሎችንም ይፈትናሉ። ያንን አይታም ለው አድረከ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ቢያገኙ ኖሮ ማህደተ ኒሳኡ ሴቶች ያመጡትን ለመናዓሁነ ይከለክሏቸው ነበር። ከማሙን ያት ኒሳኡ በኒ እስራኤል ትላለች። ይችን ሐዲስ ተከትለው ነው ማን የከለከሉ ነው ሴቶች ሳይወጡ ብለው የከለከሉት ይችን ሐዲስ የአኢሻን እንትን ይዘው ወለአነ الفتن ፊትና ወአስባቡ ሸር የሸር ምክንያቶች የሀዲህ አዕሷር በዚህ ዘመን ደግሞ ከሲረቱን ብዙ ነው ይላሉ بخلاف العصر الأول በመጀመሪያው ዘመን ተቃራኒ والله أعلم እንዴት እንዳገናኘ በነብዩ ዘመን ለምን ተፈቀደ ኡማ አጥያ ለምን ኡሚርና ወአመረና ረሱሉላህ ሰለላሁ ዐለይሂ ወሰለም አን ኑኽሪጀ አልሑየባ ወልዓዋቲቅ ወደዋት አልሑዱድ ወጣት ሴቶችና ለጋ ሴቶችን እንዲሁም ሑየዶችን ይዘን እንድንወጣ ነቢዩ አዘውና ላለ። ለምን? ፊትና ሰላም ስለነበረ ነው በዛን ጊዜ። አሁን ግን ክልክል ነው። ለምን? ፊትና በጣም አሸድ ስለሆነ ይላሉ። ሁለቱን ለማገናኘት ሁለቱም ደግሞ አለ። ያንኛው የነብዩ ሀዲስ ነው አለይሂ ሰላቱ ወሰላም ነብዩ ይዛችሁ ውጡ አይሻ ደግሞ ይህን ዘመን ቢያገኙ ኖሮ አለች። ነብዩ ሞተዋል ከትንሽ ጊዜ ልዩነት በኋላ ነው። እናንተ አሁን ያላችሁበትን እናንተ ሴቶች አሁን አዲስ ያመጣችሁትን ነብዩ ቢደርሱበት ኖሮ ይከለከሏችሁ ነበር። በኑ እስራኤሎች እንደተከለከሉት በኑ እስራኤል ሴቶች እንደተከለከሉት አሉ። ሁለቱም እንዴት አድርገን የምናገናኝ እ እንዴት ነው የምናገናኘው ሁለቱ እ ጀምዕ ስናደርገው እንደምን እናደርገው ኡማ አጥያ ይዛችሁ ውጡ ብለውና ትላለች። ቡኻሪና ሙስሊም ላይ በተዘገበ ደግሞ አይሻ ነብዩ እናንተን ቢያያችሁና እናንተ አዲስ ያመጣችሁትን ነገር ቢያውቁና ቢመለከቱ ኖሮ ተመስጊድ ተላላችሁ ነበር ብላለች። ሁለት እንደምን እነ ኡማ አጥያ ይዛችሁ ውጡ የተባሉበት ፊትና ሰላም ስለነበረ አይሻ ደግሞ ፈተናው በጨመረበት ጊዜ ነበረችና ስለዚህ ፈተና ጋር ነው ማለት ነው የሚሄደው ከፊትን አንጻር ነው ሐዲሱን የምንቀበለው ولأن الفتن وأسباب الشر فتنانا وأسباب الشر የአደጋ መስመሮች ምክንያቶች ሁሉ ያዴል አሷር ከዚህ ዘመን ከቲራቱን በጣም ብዙ ነው በخلاف العصر الأول የመጀመሪያው ዘመን ተቃራኒ የመጀመሪያው ዘመን የሚባለው እሱ ነው ለነብዩ ዘመን አለይሂ ሰላቱ ወሰላም والله አለም ይህንን የሚሉት وأسباب الشر في هذه الأعصار በዚህ ዘመን ከቲራቱን የሚሉት ነው ነው ከሰባት መቶ ምናምን ከስምንት መቶ ዓመት በፊት የነበሩት ከስምንት መቶ ዘጠኝ መቶ ምናምን አካባቢ አምስተኛው ስድስተኛው ምናምን ዓመት ሂጅራ አካባቢ ነው። እሳቸው ናቸው በዚህ ዘመን ፊትና በዝቷል ያሉት። በአሁን ዘመን ደግሞ አሸድ وقال الإمام الجوزي إمام الجوزي من ይላሉ في كتاب أحكام النساء ሴቶች አይውጡ ብለው ሰዎች ሲከለክሉ አነኸልፋቸውም ማለት ነው። ፊትና በሌለበት መስመር ይውጡ ነው እንጂ የሚባለው። ወቃለ አልኢማሙ እብኑ ልጀውዚ ፊ ኪታብ አሕካሙ ኒሳ የሚባለው ኪታባቸው ላይ እንዲህ ይላሉ። ቁልቱ እኔ እንዲህ እላለሁ ይላሉ። ቁልቱ እኔ አልኩኝ። ቀድ በየና ግልጽ አድርገናል እነ ኹሩጅ ኒሳ የሴቶች መውጣት ወደ ዒድ ሶላት ሙባሑን ይበቃላቸዋል። ላኪን ነገር ግን ኢዛ ኺፈትል ፊትነቱ ፊትና ከተፈራ ቢህነ በእነሱ ምክንያት ፊትና ይነሳል ከተባለ አው ዐለይህነ ወይ በእነሱ ላይ ፊትና ይመጣባቸዋል ከተባለ አውሚንሁና ያለው ቢህነ በእነሱ ሌላ ይፈተናል አውሚንሁነ ወይ እነሱ ይፈተናሉ ከተባለ ፈልኢምቲናዑ መከልከሉ ሚነል ኹሩጅ መቆጠቡ ፈልመንዑ ቢኖሩ መከልከሉ ይሆን ነበር መቆጠብ ራሳቸው ሚነል ኹሩጅ ከመውጣት አፍሉ ለእነሱ የተሻለ ነው ማጥያ ይውጥ ማዕጥያ እኮ ይጡ እና ከሐዲስ ጋር ዛሂር መቃረን አይሆንብንም እ እዚሁ ላይ አምጥቶታል لأن نساء الصدر الأول የድሮዎቹ ሴቶች لأن نساء الصدر الأول የድሮዎቹ የቀደምቶቹ የመጀመሪያው ዘመን ሴቶች ኩነ ነበሩ አላ ገይሪ ማነሻአ ባደጉበት ተቃራኒ ናቸው። እነማን ኒሳኡ ሀደ ዘመን አለይ የአሁኑ ሴቶች ባደጉበት ተቃራኒ ናቸው። እነዛ በድን ተኮትኩተው ነው ያደጉት። የአሁኑ ግን እድን ጋር ያላቸው ግንኙነት በጣም አነስተኛ ነው። ወከዛሊከ ሪጃል ወንዶችም እንደዚሁ የአሁኖቹ ወንዶችና የዛን ጊዜ ወንዶች ይለያያሉ። የአሁኖቹ ሴቶችና የዛን ጊዜ ሴቶች ይለያያሉ። የዛን ጊዜ የተፈቀደ ሁሉ ሙሉ በሙሉ ዛሬ ላይ እየተፈቀደ ቢባል ፊትና በፊትና ነው። ሶላተል ጀማ አንድ ላይ እንሰግዳለን አንድ ላይ እንሰግዳለሽ። ሴቶች ከኋላ እኛ ከፊት ሆነ አንሰግድም። ብዛት አናደርግም። እንደዛ መስጊድ የራሳቸው መጋረጃ የሴቶች መስጊድ ነው እንዴት መስጊድ ተደርጓል። በነብዩ ዘመን ግን አልነበረም። እንደዚህ የሴቶች መስጊድ የሚባል የለም። የእንደዛ ዘመን እንሆን ብንል አኒሳኡ ኒሳኡ ዘማንና ነሸኡ አላ ገይሪ ማ ነሸአት ኒሳኡ አልአስሓብ ፈከዛሊከ ሪጃሉ ከሪጃል ወንዶችም እንደ ወንዶች አይደለም፣ ሴቶችም እንደ ሴቶች አይደለም። ለዚህ ነው የዛን ጊዜ የመጣ ነገር አሁን ሊቀየር ሊገደብ የቻለው። ሀታ አይሻ እንኳ ራሱ ያን ሀዲስ ታውቃለች እኮ እማ አጥያ እማ አጥያ ብቻ አይደለችም የታዘዘች ሴቶች ናቸው የታዘዙት። ኡኒርና ብላ ነው እማ አጥያ የተናገረችው። እኛ ሴቶች ታላላቅ የምንባለው ሴቶች ታዘናል፣ ወጣት ሴቶችን ይዘን እንድንወጣ ትላለች። አይሻም እንደዚሁ ነበር ማለት ነው። ይዘው እንዲወጡ ታዘዋል ሁሉ ግን ኋላ ላይ አይሻ ሀሳቧን ቀየረችና ምን አለች? ፊትናውን አይታ ኦ ለው አድረከ ረሱሉላህ ሰለላሁ ዐለይሂ ወሰለም ማዕከለ ኒሳው ሴቶች ያመጡትን ይህን እየተዋቡ መውጣት ነብዩ ቢያ ቢደርሱበት ኖሮ ለመናዓሁን የከለክሏቸው ነበር ከማሙን ያት በኑ ኒሳኡ በኑ እስራኤል ብላ ተናገረች። ያንኛውን ሐዲስ አሁን ላይ የፊትናውን አዝማሚያ አይታ ምን አለች? ክልክልነቱን ገለጸች። ፈቀዳለች እብኑ ጀውዚም ይህንን ያሉት ላኪን ነገር ግን ኢዛ ኺፈትል ፊትና ፊትና ከተሰራ ቢህነ በእነሱ ምክንያት ፊትና ይፈጠራል ከተባለ አው ሚንሁነ ወይ ከእነሱ ፊትና በእነሱ ላይ ይፈጠርባቸዋል ከተባለ ፈሊምቲናዑ መቆጠቡ ምን አልኹሩጅ አፍዳል የተሻለ ነው። لأن نساء الصدر الأول لما جمروا ستفقدوا الله دم لأنه ما عطية يزوطوا الله دم بيبال لأن ሴቶች كنا نبروا ቀደምት ሴቶች ሶድር አወል የሚባለው የመጀመሪያው ዘመን ማለት ነው። የመጀመሪያው ዘመን ሴቶች ኩነ ነበሩ አላ ገይሪ ማነሻ ባደጉበት ተቃራኒ ነሻ ማለት እድገት ባደጉበት ተቃራኒ ናቸው። እነማን ባደጉበት ተቃራኒ? ኒሳ ውሃ ዘመን አለይ የአሁን ዘመን ሴቶች ባደጉበት ተቃራኒ ነው። እነዚህ ያደጉት በዲን ላይ ተቆጥቶ ነው ያደጉት። ተቀቆላህ ማለት ነው። ወከዛሊከ ሪጃል ወንዶችም እንደዚሁ እንታሃ የእብኑ ዘውዲ ንግግር እዚህ ላይ ይጠናቀቃል። ያኒ ማለትም ካኑ አላ ወራኢን አበይን እነዚህ ያደጉበት እነዚህ ባደጉበት ተቃራኒ ነው ማለት ምን ማለት ነው? ያኒ ማለትም ካኑ ነበሩ የመጀመሪያዎቹ ሴቶች አላ ወራኢን በፍርሃት አዘይም በከባድ ወረዕ ላይ ነበሩ። ፈርሃውያን ሆነው ነው ያደጉት አላህን ማለት ነው። ወረዕ ማለት ከፍተኛ ጥንቃቄ ለጌታ የሚደረግ ጥንቃቄ ተቆላህ ማለት ነው። ወረዕ አላ ኸውፊን አላ ኸሽየቲን ሚንላህ ግልጽ ነው ይሄ እ የሐዲስ ጀምር ወሚን ሀዲህ ንቁላት ወሚን ሀዲህ ንቁላት እስካሁን ከተነቀሉት ከተወሰዱት አባባሎች የኢማሙ ሻፍዒይም አባባል፣ የነወይም አባባል፣ የእብነል ጀውዚም አባባል ብዙ አይነት እንትን መንቁላቶች አሉ። ንቁላት ይባላሉ እነዚህ ከተለያየ ዑለማዎች የተወሰደ አባባል ማለት ነው። ወሚን ሀዲህ ንቁላት እስካሁን ከተመለከትናቸው ከዑለማዎች አባባል تعلمين ታውቂያለሽ፣ አየተዋል ኦክቶል ሙስሊማ አንቺ ሙስሊም እህቴ ሆይ ታውቂያለሽ፣ تعلمين ትረጃለሽ፣ ትገነዘባለሽ። አየተዋል ኦክቶል ሙስሊማ አነ ኹሩጀኪ ሊሶላት ልዒድ ለዒድ ሶላት መውጣትሽ مسموح به ተፈቅዶልሻል። شرعا በሸሪዓ ተፈቅዶልሻል። مسموح به مباح ማለት ነው። مسموح به ተፈቅዷል። ነብዩን ፈቅደዋል። مسموح به ተፈቅዶልሻል። ለሶላት አልዒድ መውጣትሽ ሸርዓን በሸሪዓ መውጣትሽ ተፈቅዷል። ግን ቢሸርጥ ልእልቲዛም ቢሸርጢ መስፈርት መኖር አለበት። ምን ቢሸርጥ ልእልቲዛም መያዝ አለብሽ። ቃል መግባት አለብሽ፣ ወይንም ደግሞ ያሽ መሆን አለብሽ። ቢሸርጥ ልእልቲዛም ወልኢህቲሻም ሀያ ያለሽ መሆን አለበት። ወቀት ተቀሩብ ኢለላህ ወደ ጌታ መቃረብን አስበሽ ነው መውጣት ያለብሽ ለመታየት ምናምን እንዳይሆን ወሙሻረከት ሙስሊሚን ሙስሊሞችን ለመካፈል ደስታቸው በዳዕዋቲህም በዳዕዋቸው እነሱን ለመካፈል በዱዓቸው ወኢዝሃሪ ሽዓር ልእስላም የኢስላምን ምልክት ጅሃድ ለማድረግ ቁጥር ለማሟያ ወይንም ቁጥር ለማብዛት ይህን ሀሳብ ይዘሽ ኢሻም ካለሽ ኢልቲዛም ካለሽ ኢልቲዛም ማለት ምን ማለት ነው? ለሸሪዓው ተገዥ መሆን ማለት ነው። ኢልቲዛም ማለት ሙጥጭ አድርጎ ዲንን ማለት በዛ ሸርጥ ከወጣች መስሙዕ أن خروجك لصلاة العيد መውጣትሽ መስሙዑን ቢህ ይፈቀድልሻል شرعا በሸሪዓ ይፈቀዳል ሸርጥ الالتزام ባይሆን ዲንሽን ያሽ والاحتشام ምንድን አልኳችሁ ሀያኢ ነው وقد في التقرب الى الله ወደ አላህ መቃረብም አስቢ ومشاركة المسلمين ሙስሊሞችንም ለመካፈል አስቢ ዳዕዋቲህም በዱዓቸው ወኢዝሃሪ ሻዕር ልእስላም የኢስላምን ምልክቶች ገሃድ ለማድረግና ለማሳየትም ይሁን አላማ ወለይሰ ልሙራዱ ሚንሁ ወለይሰ ልሙራዱ ሚንሁ ሀሳቡ አይደለም አርዱ ዚና ጌጥን ማሳየት ወተዓሩድ ልልፊትና ለፊትና ራስን ማጋለጥ ይህ አይደለም አላማው ለይቺ ወጣት በጣም ልልልልስ ተለብሶ ይወጣል ራስን ለማሳየትም ይሆናል እንደዛ አይደለም። ወለይሰል ሙራዱ ምን ከዒድ የተፈለገው አይደለም። አብዱ ዚና ጌጥን ለማሳየት አይደለም። ወተዓሩድ ለመጋለጥም ልልፊትና ለፊትና ራስን ለማጋለጥ አይደለም። ከተነበህ ልዳሪ ለዚህ ነቃ በይበት ለዚህ ነቃ በያደራስ ይላል። ግልጽ ነው አይደለ እ ሶላተል ጀማዓና ጁሙዓ Isso terá. الفصل الثالث الفصل السادس أحكام أحكام تختص بالمرأة بكيف لزلي يكمل في باب أحكام الجنائز بجنائز جريا ما تنسلنا بجنائز بجنائز جريا أحكام الجنائز حول المرأة ما نسل بكيف لزلي فلا جنائز أحكام النعلة ሴቶች እንዴት ይፈቀድባቸዋል እንዴት ይታጠባሉ እንዴት ይቀበራሉ ይህን እንመለከታለን አሁን የህይወት ፕሮሰስ ከተበላሁ ከተበላሁ الموت ሞትን አላህ ወስኗል አላ ኩሊ ነፍስን በማንኛውም ነፍስ ላይ ሞትን ወስኗል አላህ ወክተሷ ለየት አድርጓል ሆ ስብሓነ ሆ ወክተሷ ሆ ራሱ ተለይቷል ስብሓነሁ ወተዓላ ልዕለ ኃያልና ጥራት የተገባው ጌታችን ተለይቷል ቢልበቃኢ በመኖር ዝንተ ዓለም በመኖር ለሱ ብቻ ባህሪ ነው ከተበላሁ الموت ሞትን አላህ ደንግጓል አላ ኩሊ ነፍስን በማንኛዋ ነፍስ ላይ ኩሉ ነፍስን ዛኢቀቱል መውት ብሏል ማንኛውም ነፍስ ሞትን ቀማሽ ናት ነው ወቅተፈ ሁወ ስብሓነ እሱ ብቻ ተለይቷል bilበቃኢ ዝንተ ዓለም በመኖር እሱ ብቻ ተለይቷል። ዝንተ ዓለም በመቆየት በመኖር ቃለ ተዓላ እንዲህ ይላል ኩሉ መን ማንኛውም ሰው ኩሉ መን ማንኛውም አካል አለይሃ በምድር ላይ ያለ ጣን ጠፊ ነው። ጣን ጠፊ ነው። ኩሉ መን አለይሃ በምድር ላይ ያለ ሁሉ ምን ያለውን ለአቂል ያደርጉታል። ምን ማለት አልመላኢካ ወይ ጂን ያደርጉታል። ምን ያለውን አቂል ያደርጉታል። ማ ከሆነ ደግሞ ዙዝ ጭምር ይላል። ግን ሞትን የሚቀምሰው ነፍሱ ያለው እዚህ ለአቅል ብቻ ፈልጉ ኩሉ መን አለይሃ ማንኛውም በምድር ላይ ያለ ነፍስ ያለው ሁሉ ፋን ጠፊ ነው። ወይበቃ ይጠራል ወጅሁ ረቢ የጌታ ፊት ይጠራል አላህ ብቻ ይጠራል። ዙል ጀላሊ ወል ኢክራም የተከበረውና ለለሀያል የሆነው ጌታችን የሱ ፊት ብቻ እሱ ብቻ ይቀራል። አላህ ወቅተሷ ተለይቷል ወክተሷ ጀናኢዘ በኒ አደም የበኑ አደሞች ጀናዛ ተለይቷል። ቢአሕካም የተለያየ ሁክም አለው። የተለያዩ ሞትን የሚቀምሱ እንስሶች ምን ምን ምን ሞቷል፣ ሁሉም አለ። በሰው ልጅ ላይ ግን ለየት ያለ አሕካም አለ። በስርዓቱ መቀበር እንዳለበት፣ መሰገድ እንዳለበት፣ መቃጠል እንዳለበት ምን የሚመለከት ማለት ነው። ወክተሷ ጀናኢዘ በኒ አደም የአደምን ልጆች ጀናዛ አላህ ለየት አድርጎታል። ቢአሕካም በብዙ ሁክሞች የጅቡ አለል አህያ በህይወት ባሉ ሰዎች ላይ ይወጅብባቸዋል። ተንፊሩሃ እነዚህን ነገራቶች ማጽደቅና መፈጸም መፈጸም ማለት ነው። መፈጸም የሚገባቸው የሚወጅብባቸው የአደም ልጆች ጀናዛ መደረግ ያለበት ነገር አለ። ወክተፈ ጀናኢዝ ጀናዛዎች ለየት ተደርገው ይታያሉ። በኔ አደም የአደም ልጆች ጀናዛ የአህካም በብዙ አህካሞች ይታያሉ። ይጅቡ አለል አህያ በህይወት ባሉ ሰዎች ላይ ይወጅባል። ተንፊሩሃ እነሱን መፈጸም ወነሕኑ እኛ ነዝኩሩ ፊ ሀዘል ፈስል በዚህ ርዕስ ስር እንመለከት ማያክተሱ ቢኒሳኢ በሴቶች ለየት የሚልን ነገር እንመለከት። ጀናዛ ሁሉንም ይመለከታል። الرجال يموتون والنساء يموتون والصبيان يموتون ሁሉም ይሞታል። ወላኪን النساء ለምን ተንቢሃት ነው ሴቶችን ማነቃቂያ ማሳለኛ ብለው ነው ክታቧን ያዘጋጀው ለዚህ ነው። ونحن نذكر في هذا الفصل بذير اسر እንመለከታለን ما يختص بالنساء وكتب من اللي منها ከነሱ አንደኛ ማክተሱ ቢኒሳ በሴቶች የሚለየን አህካም እናያለን። አንደኛ የዚቡ ይወጅባል አየተወላ ኃላፊነቱን መውሰድ አለበት። የዚቡ አየተወላ ኃላፊነቱን መውሰድ አለበት። ተግሲል አልመርአ አልመይታ የሞተችን ሴት በማጠብ ላይ ኃላፊነቱን መውሰድ ያለባቸው አኒሳኡ ሴቶች ናቸው። ሴትን ማጠብ ያለባቸው ሴቶች ናቸው። የጂቡ ይወጅባል አየተወላ ምን ማለት ነው? እየተወላ ኃላፊነትን መረከብ ማለት ነው። ምን ለማድረግ ኃላፊነት? ተቅቢል አልመርአተ መይታ የሞተች ሴትን በማጠብ ዙሪያ ኃላፊነቱን መውሰድ ያለባቸው እነማን ናቸው? አኒሳኡ ሴቶች ናቸው። ወላ የጁዙ ሊሪጃል ለወንዶች አይበቃም፣ አይቻልም። አዩገሲሉሃ ሊያጥቧት ሴትን ልጅ ሊያጥቡ የሴት ልጅ ጀናዛ ሊያጥቡ አይበቃላቸውም። ኢለ ዘውጁ ባል ሲቀር ፈኢነ ለሁ ለሱ ግን ይበቃለታል። አዩገሲለ ዘውጀተሁ ሚስቱን ሊያጠብ ይችላል። ወይተወላ ኃላፊነቱን መውሰድ ይችላል። ተግሲል ረጁሊ ወንድን ማጠብ አልመይት የሞተን ወንድ ማጠብ ደግሞ በማጠብ ላይ ያለውን ኃላፊነት አርጃሉ ወንዶች መውሰድ አለባቸው ኃላፊነት ወንዶችን ወንዶች ታጥባቸዋል፣ ሴቶችን ደግሞ ሴቶች ታጥባል። እሺ ሴትን ማጠብ የሚችለው ማን ብቻ ነው? አዘውጆ ይቀትሉ እሱን ያጥባል። ወላ ይጁዙ ለኒሳ ለሴቶች አይበቃም ተግሲሉ ولا يجوز للنساء ለሴቶች አይደለም ተፍሲሉ ወንድን ማጠብ እለ ዘውጀቱ ሚሽ ተጠቃሽ فإن لها ለሷ ግን ይቻላል تغسل زوجها ባሏን ልታጠብ ትችላለች። ተጓብተናል አይደል? የሁለቱም አለ ሚስት ባሏን ያጠበችበት ከሷሃባ ከሷሃባ ውስጥ አለ ባል ደግሞ ሚስቱን ያጠበበት ከሷሃባ ውስጥ አለ። ወላኪን መሆን የነበረበት ምንድነው? ወይተወላ ተውከለ ረጁል ልመይት የሞተን ወንድ ማን ብቻ ነው ማጠብ ያለበት? አሪጃል ወንዶች ናቸው። ወላይጁዙ ሊኒሳ ለሴቶች ያበቃላቸውም ተክሲሉ ወንድን ማጠብ አይችሉም። ለዘውጀትን ይስተስተቃል ፈይና ለዓለም ይስተገል አላት ይበቃላታል። አን ተገሲለ ለታጥብ ዘውጅሃ ባሏል። ለአነ ዓልይን ረዲየላሁ ዐንሁ ዓልይ ገሰለ ዘውጀተሁ ፋጢመተ بنت فاطمة بنت رسول الله صلى الله عليه وسلم ورضي الله عنها ዓልይ ፋጡማን አጥቧል። ሚስታቸውን النبي عليه ሰላቱ والسلام ልጅ ባል ሚስቱን አጠበ ማለት ነው። وأسماء بنت عميس أسماء بنت عميس የምትባለው ደግሞ ረዲየላሁ ዐንሃ غسلت زوجها أبا بكر الصديق رضي الله ባሏን አቡበክር ሲድቅን አጥባቸዋለች በሞት ሚስት ባሏን አጠበች ማለት ነው። በሁለቱም ማለት ነው። ግልጽ ነው አይደል? ማንም ከጠፋ ምን ይደረጋል? ሴቶች ሴቶች ባልም ከሌለ ወደ ወንድም ወደ አሶባዎች ይሄዳል። ወደ ወራሾች ማለት ቅርብ ዘመድ ይስተሐቡ ይወደዳል። ሁለተኛ ይስተሐቡ ይወደዳል። ተክሲኑ ልመርአ ሴት ልጅ መሸፈን መገለጽ በከምሰቲ አስዋብን ቢድን በአምስት ነጫጭ ልብሶች በኸምሰቲ አስዋብ በአምስት ልብሶች ይህን ነጫጭ በሆኑ አምስት ልብሶች ምን መደረግ አለባት? መገነዝ አለባት። ተክሲም ምን አይ ከስብ አይደለም። ይህ እኮ ወንድ ጠፍቶ አይደለም ነው በቃ ባልየም ጊዜ ሴት ጠፍቶ አይደለም ይቻላል። አማራጭ ያልተለለ ተይሙም ይደረግ ነው ይስተሐቡ ተክሲም አልመርአ ሴትን ልጅ መገነዝ ይወጅባል። ከኸምሰት አስዋብ በአምስት ልብሶች ቤበ ነጫጭ ሆኑ ምን ምን ናቸው? አምስቶች ልብሶች ኢዛሩን ተአዘሩ ቢህ ሽርጥ የምታሸርጠው ኢዛሩን ሽርጥ አንደኛ ተአዘሩ ቢህ ከታች ሽርጥ ያሸርጡላታል ከስር ማለት ነው። መጀመሪያ ነቢይም ዓለይሂ ሰላቱ ወሰላም ዘይነብ ታጥባ አሊሙኒ እንደማ በሽሆን የታጠናቀቁ ነገር ማዕጥያ አባሽ አሉን ትላለች። ማዕጥያ ነገርናቸው። ፈአዕጧና ፈቅወሁ ቁርጣቸውን ሰጡን። ፈጀዓል ፈአመረና ረሱሉላህ ሰለላሁ ዐለይሂ ወሰለም አንጀዓለሁ ታዕተ አትያር ከልብሱ ስራ ድርጊት ሰውነት ይንካት ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ኢዛሩን ፈአዘሩ ቤት የሚሸረፍ ሽርሽ፣ ሁለተኛ ወኺማሩን ጉፍታ አላ ረእሲሃ ራሷ ላይ የሚደረግ ጉፍታ ቢሻርብ ነገር ወቀሚሱን ቱልበሱ የምትገነዝበት የምትለብሰው ደግሞ ሌላ ቀሚስ ስንት ሆነ? ስርት ሂማር ሂማር እና ወቀሚሱ ሶስት ሆነ። ወሊፋፈታን ሁለት መጠቅለያዎች ዋና ወጥ የሆኑ ማለት ነው። ሁለቱ ሁለቱ ትላልቅ ናቸው፣ ረጃጅም። እኔ አቡጀዱ አለ አይደለ ማለት ነው። በቁመታቸው ልክ አለ። ሁለት ሁለት ጥቅም አንድ ጊዜ እናደርግና ይጠቀለላል። ሌላ ደግሞ ከስር ወይ ሁለቱን አነባብረን እናነጥፍና እናስቆኛና እንጠቀምለዋለን ሁለት ጌታ ፈጣን ማለት ነው። ከስር ምን አለ? ኢዛሩን ተአዘሩ ቢ ምን ማለት ነው? የሚሸረጥላት ሽረጥ ሌላ ወኺማሩን አላ ራእሲሃ ተኽተሚሩ ቢህ እ ወቀሚሱን ትልበሱ ከዛ ምን እንጨምርበታል? ልሳሰተይን ማለት ምንድን ነው? ሁለት መጠቅለያዎች ማለት ነው። ሁለቱ ቢማ በሁለት ትጠቀለላለች። ሰው ከዛሊክ ከሶስት ልብሶች በላይ ሊማርወይት ለይለት ተከፍያ ቃለት ለይለት ተከፍያ እንብላ ዘግባለች። ኩንቱ ነበርኩ ፊመን ገሰለ ኡመ ኩልሱም ኡመ ኩልሱም ዘይነብና ያልኳቸው ኡመ ኩልሱም ናት። ገሰለ ኡመ ኩልሱም ኡመ ኩልሱምን የነብዩን ልጅ ካጠቡት ሴቶች አንዷ ነበርኩ ትላለች። ኩንቱ አንዷ ነበርኩ ፊመን ገሰለ ኡመ ኩልሱምን ቢንተ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱልን ሴት ልጅ ኡመ ኩልሱምን ካጠቡ አንዷ ነበር። እንደ ወፋቲያ በሞት ጊዜ ወካነ አወለ ማ አዕጣና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከሰጡን ልብስ የመጀመሪያው አልሒቃ ሽርጥ ነበር። ثم الدرع ከዛ ቀሚስ ثم الخمار ከዛ ማጣፊያ ጉሳ ثم الملحفة ከዛ መጠቅለያ ثم أدرجت بعد ذلك ከዛ ተደረበባት ሲሰው አኸር ሌላ አምስቱንም ቆጠረች። መጀመሪያ የሰጧቸው ምንድነው? አልሒቃ አይል ኢዛር ሽርጥ። ከዛ ቀጠለው ምን ሰጡን? ቀሚስ ሽርጡን ሰጡን፣ አልሸረጥንላት። ከዛ ምን ሰጡን? ቀሚስ ሰጡን። ድርዕ ማለት መዕነ ልቀሚስ። ከዛ ምን ሰጡ? ثم الخمار ራሱ ثم ቅደም ተከተል ያስፈልጋል። ثم الخمار ከዛ ማጣፊያ ጉሳ ሰጡን ከላይ ሻርብ ነገር ማለት ነው። ثم الملحافة ምን ማለት ነው? መጠቀለያ ማለት ነው። ሚልሓፋ ثم أدرجت ከዛ ተደረበ ማለት ነው። بعد ذلك في الثوب الآخر ሌላ ልብስ ደግሞ ተደረበበት። رواه أحمد وأبو داود ዘግበውታል። والحقى حقى ማለት ሁል ኢዛር ሽርጥ ማለት ነው። قال الإمام الشوكاني في نيل الأوطار نيل الأوطار የሚባለው ኪታባቸው ላይ ኢማሙ ሸውካኒ ምን ይላሉ? والحديث حديث يدل ይጠቁማል على أن المشروع የተደነገገው የተፈቀደው ፊ ከፈን ልመርአ በሴት ከፈን ላይ የተፈቀደውና የታዘዘው አየኮነ ኢዛረን አንደኛ ነው ስርት መሆን አለበት ወድርዐን ቀሚስ ወኺማረን ኺማር ወመልሐፋ መጠቅለያና ወደርጀን ሌላ ተደራቢ ራሱን ሐዲሱን የቆጠሩት እኮ ኢንተሃ ነይሉል አውጣር ኢንተሃ እዚህ ይጠናቀቃል። የኢማሙ ሸውካኒ አባባል ነይሉል አውጣር ላይ ማለት ነው። ኪታባቸው አራተኛ volume አርባ ሁለተኛ ገጽ ላይ ማለት ነው። ግልጽ ነው አይደል? ቀላል ነው በጣም። ሶስተኛ ما يصنع بشعر رأس المرأة الميتة የሞተች ሴት ጸጉሯ ምን መደረግ አለበት? ما يصنع መደረግ ያለበት ነገር بشعر رأس المرأة ልጅ ልጅ ሴት ልጅ ጸጉሯ ምን መደረግ አለበት? يجعل ይደረጋል ጸጉሯ ሰላሰ በፋኢረ ሶስት ጉንጉን ይደረግና ይለቀቃሉ ሶስቱም ጉንጉኖች خلفها ከጀርባ ወደ ኋላዋ ይለቀቃል የሐዲስ ኡም አጥያ ኡም አጥያ የዘገበችው ሐዲስ አለ የሲፈት ገስል ቢንት ነቢ ስለ ላ ስለም የነቢዩ ልጅ ስለማጠብ ስትናገር እንዲህ ትላለች ኡም አጥያ ፈበሰርና ጎነጎን ሻዕረሃ ጸጉሯን ጎነጎንና ሰላሰተ ቁሩኒን ሶስት ጉንጉን አድርገን ጎነጎንና ወአልቀይናሁ ከልፈሃ ወደ ኋላዋ ለቀቅ ነው ትላለች በጀርባዋ ላይ ለቀቅ ነው ትላለች። ሐዲሱ ሙተፈቅ አለህ ነው። ቡኻሪ ሙስሊም ነው የዘገበው። ይጀዓሉ ሰላተ በሳኢር ምን ማለት ነው? ሶስት ጉንጉን ይደረግና ወትልቃ ኸልፈሃ ወደ ኋላ ይለቀቃል። ለሐዲስ ኡም አጥያ ፊ ሲፈት ገስል ቢንቲ አነቢይ ሰለላሁ ዐለይሂ ወሰለም ይሄ ኡም አጥያ አባባል ነው ማለት ይችላል። ፈበፈርና ምን ማለት ነው? በፈርና ወነጎን አራተኛ ሁክሙ ኢትባዕ ኒሳ ልልጀናኢዝ ሴቶች ጀናዛን ተከትለው መሸኘታቸውን ነው። አሉሚ አጥየተ እንላጨዋሉና ነው ጸጉር መላጨት አይቻልም። ጸጉር አይላጭም። የሞተ ሴት ጸጉር እንላጭ ሰዎች አሉና ክልክል ነው፣ አይላጭም። ምጎነጎነው ጎንጎኖ ወደ ኋላ አመለከተ። ኢትባዕ ኒሳ ልልጀናኢዝ ሴቶች ጀናዛ ተከትለው መሸኘታቸው አሉሚ አጥየተ ረዲየላሁ ዐንሃ ቃለ ኡም አጥያ እንዲህ ትላለች ኑሂና ተከልክለናል አን ኢትባዕ አልጀናኢዝ ጀናዛን መከተልን ተከልክለናል ወለም ይዕዘም አለይና ግን ጫና ተደረገብንም ትላለች ቁርጥ አልተደረገም እንዳትከተሉ አይደለም የተባለ አለው ከምን አገኘች يقول العلماء هذا محرم መከተሉ ሐራም ነው ይላሉ ስላጥ ይፈጠራል ሶብር ማጣት አለ ብዙ ጀዛ አለባቸው ስለዚህ አይቻልም ይላሉ ሌሎች ዑለማዎች ደግሞ አይ መከተል ትችላለች። ለምን የኡማ አጥያ አባባል ራሱ ራሱ ምንድን የሚለው ወለን ዩዕዘም አለይና ጫና አልተደረገብንም ቁርጥ ተደርጎ አልተከለከልንም እናብላለን ይችላል። ከምን አንብባው ሊሆን ይችላል ከነቢዩ ከከልከላቸው ሲወጣ አወጣጡ አይ ባትከተሉ ጥሩ ነው የሚል ነገር ተናግሮ ሊሆን ይችላል የሚል ነገር አለ። ግን ኑሂና ከተባለ አነህይ ሊተሕሪም ይሆናል። ወለም ይዕዘም አለይናን እንተዋለን እያሉ ዑለማዎች ሸኹም እንደዚህ ነው ያሉት ኑሂና ተከልክለናል አን ጀናዛን ከመከተል ወለም ይዕዘም አለይና በእኛ ላይ ግን ጫና አልተደረገብንም ትላለች ሐዲስ ላይ ነው አነህዩ ክልከላው ኑሂና ተከልክለናል ስትል ክልከላው ዛሂሩሁ በገሃድ ስናየው ትርጉሙ አተሐሪም በሐራምነት ነው የተከለከሉት በሐራምነት ሌላ ሐዲስ አልመጣም ተከልክለናል ብላለች ክልክሉን በሐራም ነው የሚተረጎመው ምን እስካልመጣ ድረስ ሐዲስ ዩዓሪቡ አደነህ ይህንን ክልክል ነገር የሚቃረን ሌላ ሐዲስ እስካልመጣ ድረስ አነህ ይፈሰሩ بالتحريم በሐራምነት ነው የሚተረጎመው ሲተረጎም ወቀውሉሃ ያለው ቃሏ ወለም ዩዕዘም አለይና በእኛ ላይ ቁርጥ አልተደረገም ጫና አልተደረገብንም ማለቷ ቃለ አንሁ ሸይኹል ኢስላም እብን ተይሚያ ረሂመሁላህ እንዲህ ብለው ትንታኔ ሰጥተውታል መጅሙዕ አልፈታዋቸው 24ኛው ቮሊዩም 355ኛው ገጽ ላይ እንዲህ ሲሉ መልስ ሰጥተዋል። ወለም ይዕዘም አለይና ባለው ዙሪያ ላይ ስንት ትንታኔ ሰጥተዋታል። ቀድ የኩኑ ሊሆን ይችላል ሙራዱሃ የዚች ሰሐብይ ሀሳብ ለም ዩአከድ ነህዩ ክልከላው አልጠነከረብንም ለማለት وهذا لا ينفي التحريم አያስቀረውም حرامነቱን አያስቀረውም وقد تكون ሊሆን ይችላል هي ظنت ተጠራጥራ أنه ليس بنهي تحريم የሐራም ክልከላ አይደለም የተከለከልነው ብላ ተጠራጥራ ሊሆን ይችላል ግን ሌላ ሐዲስ እስካልመጣ ድረስ ደግሞ አንቀበለውም ከተህሪም በፊት ወልሑጀቱ ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም ሁጃ መከራከሪያ ክርክራችን ወይንም ሁጃ መረጃ አድርገን የምንጠቀመው ፊቀውል ነቢ ሰለላሁ ዐለይሂ ወሰለም የነብዩን ንግግር እንጂ ላትጎን ገይሪ የሌላን ሰው ጥርጣሬ አይደለም። ነብዩ ከልክለዋል። አትሄዱ ካሉ ፈቀደ። ወለም ዩዕዘም አለይና ሳቅ እያሉ ነው የከለከሉት። ፈገግ ብለው ነው እንደዚህ ትኩረት አልሰጡትም። ዙሪያውን ያለውን እንተውና የነብዩን ነህይ ብቻ ነው የምንቀበለው እያሉ ነው። ማን አልገባችሁም እንዴ? ማናት ይሄን ያለችሽ? ወለም ይዕዘም አለይና ማለት ምንድን ነው? وقد يكون مرادها لم يؤكد النهي ክልከላውን አላጠናከሩት ነብዩ አለይሂ ሰላቱ ወሰላም وهذا لا ينفي التحريم ማን ይሄን ያሉ شيخ الاسلام ابن تيميه وقد تكون هي ظنة وقد تكون هي ظنة ተጠራጥራ ሊሆን ይችላል أنه ليس بنهي تحريم ክልከላው በሐራምነት ላይሆን ይችላል ብላ ሊሆን ይችላል። በቃ ጥርጣሬ ነው አይደል? ተጠራጥራ ሊሆን ይችላል። ወለም ይዕዘም አለይና ያለች እሺ ሁጃችን የማን ንግግር ነው? የነብዩ ንግግር ነው ሁጃ የሚሆነን እንጂ እ ላትበኒ ገይሪ ምን ማለት ነው? የሌላ ሰው ጥርጣሬ መረጃ አድርገን አንወስድም። ቅድሚያ የምንሰጠው የማንን ክልከላ ነው? ነብዩን ከልክለዋል ነው። አንሃኩም እከለክላችኋለሁ፣ ወለም አዕዚም አለይኩም ግን ጫና አልፈጥርባችሁም ቢሉ ኖሮ ከአባባላቸው እንወስደው ነበር። ነብዩ ከልክለዋል። ወለም ዩዕዘም አለይና ቁርጥ አልተደረገብንም ያለችው እሷ ናት እሷ ናት። በምን አወቀች? ከፊታቸው ከምን ከምን ሊሆን ይችላል? ያንን ظن ነው እንተዋለን። ስለዚህ አልሁጀቱ ፊ ቀውሊ ነብይ ሰለላሁ ዐለይሂ ወሰለም ላ ትظن ገይረ መከራከሪያ ነጥብ መረጃ የሚሆነን የነብዩ አባባል እንጂ የሌላ ሰው ጥርጣሬ አይደለም። የሷን ጥርጣሬ ወደ ጎን እንተዋለን እያሉ ነው እብነ ተይሚያ። በዚህ ነው ሐዲሱን ያገናኘው። ተሕሪሙ ዚያረተል ቁቡር አለ ኒሳ የቀራ ነው አ ቁቡር ላይ ቀብር ዚያራ ሐራም መሆኑን ያለ ያው የዑለማዎች ኺላፍ አለበት። ማንኛውም እንመልከተው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم يا الله መላእክተኛ ለዓነ ተራግመዋል። ዙዋራቱል ቁቡር መቃብር ዘያሪዎችን ተራግመዋል። رواه أحمد وابن ماجه والترمذي والصحاحة አህመድ ዘግበውታል፣ እብነ ማጀ ዘግበውታል፣ ትርሚዚም ዘግበውታል። ትርሚዚ ሐዲሱ ሶሒህ ነው ብለዋል። ለአነ ዙዋራ ተልቁሙር መቃብር ዛኢሮችን ነብዩ ተራግመዋል። ዑለማዎች የሚገርም እንትን አረዳድ አላቸው። ዝዋራት ማለት ሙባለጋ ነው የሚለው የሚመላለስ ማለት ነው እንጂ የሚሄድ ማለት አይደለም። አንዳንድ ጊዜ የሚሄዱ ማለት አይደለም። ካዚብና ከዛብ ይለያል አይደል? ዛኢራት አይደለም ያለው ጎብኚዎች አይደለም። ዝዋራት ምን ማለት ነው? ዝዋራ ማለት ዘዋራት ልቁም እ ተደጋጋሚ የሚሄድ ይላል። ሐዲሱን ضعيف ነው የሚሉም አለ። እዚህ ነው ይበቃል ይባላል መሄድ ትችላለች ምናምን ይላል። ወላኪን ወደ ስላለ ጠጠት ምናምን የመሳሰለ ሁለት ሁለተኛ ነህዩ አለ እክትላፍ ዑለማ አለ ለዚህ ስንል አልቡዕድ ስንል ምን እናደርጋለን አልቡዕዱ አውላ መራቁ ይሻላል አለመሄዱ ይሻላል ቅለተ ሰብር ምናምን የመሳሰሉትን የተለያዩ ዒለቶች ዑለማዎች ተንጥተዋል እና ይችን ሐዲስ ደግሞ ተፋህል ሐዲስ ለዓነ ዘዋራት ልቁቡር መቃብር ላይ የሚመላለስ ሴቶችን ነብይ ተራግመዋል ረዋሁ አህመድ ወብኑ ማጀህ ወትርሚዚ ወልበሃ ቃለ ሸኹል እስላም እብኑ ተይሚያ ረሒመሁላህ እብኑ ተይሚያ እንዲህ ይላሉ። ወማዕሉሙን የታወቀ ነው። ሸኹል አልባኒ ይፈቅዳሉ። እንደነ ሸኹል አልባኒ አይነት ይፈቅዳሉ። ለእብኑ ተይሚያ ደግሞ ይከለክላሉ። ወማዕሉሙን የታወቀ ነው። አነል መርአ ሴት ልጅ ኢዛ ፉቲሐ ለሃ ከተከፈተላት አዘልባብ ይህ በር ከተከፈተላት አኸረጀሃ ኢለል ጀዛ ወደ ጸጸት ያወጣታል። ቁጭ ወነደብ መገጣጠም፣ ወኒያሓ ለቅሶ ሊማ ፊሃ ሚነ ዳዕፍ ድክመት ስላለባት ወከተረት ልጀዛ ጸጸት ታበዛለችና ወቂለተ ሰብር ትዕግስት የላትም። ጣራ ነው የምንለካው በትንሽ ነገር ጣራ ሸኹል እስላም ኢብኑ ተይሚያ ወማዕሉሙን የታወቀ ነው አነል መርአ ሴት ኢዛ ፉቲሐ ለሃ ከተከፈተላት ሀዘል ባቡ ይህ በር ከተከፈተላት የቱ በር የምኑ በር የቀብር ዚያራ ከተፈቀደላት አኽረጃሃ ያወጣታል ወዴት ለልጀዛ ምንድነው ጀዛሃ ቁጭት ማለት ነው ወነት መገጣጠም ቁጣ ወኒያሃ ለቅሶ ሊማ ፊሃ ሚን ዱዓት ዲክመት ስላለባት ወከተረት ልጀዛ ምን ስላለባት ከሰረተ ልጀዛ ማለት ምንድን ቁጭት ታበዛለች መቆጠት ከሰረተ ልጀዛ ወቅለት አስበብር ትዕግስቷን በጣም አነስተኛ በጣም ወአይበን እንደዚሁ ፈኢነ ዛሊክ ይህ ሰበቡን ምክንያት ይሆናል ለተዓዚል መይት መይቱ ደግሞ የሞተው አካል አዛ ሊሆን ይችላል በሷ ምክንያት በሷ ምክንያት ወአይበን ፈኢነ ዛሊክ ይህ እሷ ድርጊት ደግሞ ሰበቡን ምክንያት ይሆናል የተአጅል መይት ለመይቱ አዛ መሆን ይቡካኢሃ በሷ ለቅሶ ወሊፍቲታን ሪጃል ወንዶች እንዲፈተኑ ይችላሉ ቢሰውቲሃ በድምጿ ቦታው ላይ ስትሄድ ይፈነቅላታል وصورتها በምስሏ ምን ምን ምክንያት አመጡ ኢብኑ ተይሚያ የከለከሉበት ምክንያት ነው። እሱን ሐዲስ አጉልተው አይደል لعن زوارات القبور ያለውን አጉልተው ሲሄዱ ይሄ ከምን ከምን angle አሁን በቆጠር ናቸው። ይሄ ባረከት ተከፈተላቸው ወደ ጸጸት ይገባሉ፣ ወደ ኡኡታ፣ ወደ ለቅሶ ህክመት ስላለባቸው ቅለት ሶብር ስላለ አሉ። ሌላም አለ ወአይበን በድጋሚ ሌላም ምክንያት አለ። ፈኢነ ዳሊክ ይሄ እሷ እዛ ሰበቡን ሊተአጅል መይት መይት እሷ መሄዷ ወደ መቃብር ሊተአጅል መይት መይቱ አዛ ሊሆን ይችላል አዛ ሊሆን ይችላል ቢቡካኢሃ በለቅሷ ወልፍታን ሪጃል ወንዶችም ሊፈተኑ ይችላሉ ቢሱረቲሃ ቢሰውቲሃ በድምጿና ወሱረቲሃ በመስሏ ከማጃ አፊ ሐዲስ አኸር በሌላ ሐዲስ እንደመጣው ምን የሚል መጣው ፈኢነኩነ እናንተ አሏት ሴቶች ተፍቲነ አልሐየ በህይወት ያለን ትፈትናላችሁ ወቱእዚነ አልመይተ የሞተን ደግሞ አዛ ታደርጋላችሁ አሏቸው ነብዩ አለይሂ በህይወት ያለን ፈተና ውስጥ ትጠላላችሁ፣ ትከሳላችሁ፣ የሞትን ደግሞ አዛ ታደርጋላችሁ አላቸው። ወኢዛ ካነ ዚያረቱ ኒሳ የሴት ልጅ መጎብኘት ከሆነ ሊልቁቡር ለመቃብር መገኛ መገኛ ወሰበበን ምክንያት ለልኡሙር አልሙሐረማ እርም የሆኑ ነገሮች የሚከሰትባቸው ከሆነ ቢሐቅህነ በእነሱ ዙሪያ ወሐቅ ርጃል በወንዶችም በዚህ ነው እያሉ ነው እውነት ተግባባን አይደል? ወኢዛ ካነት ዚያረቱ ኒሳኡ ሊልቁቡር መዚነተን መዚና ምንድን ነው እ ምንድን ነው መዚና አልካችሁ መገኛ ማለት ነው መዚና ማለት የመገኛ ማዕከል ናቸው የምን የፈተና መገኛ የመሐረማት ነገር መገኛ ማዕከል ናቸው መገኛ ወሰበበን ምክንያትም ናቸው ለኡሙር المحرمه እርም ለሆኑ ነገራቶች ሲሐቅህነ በእነሱም ላይ ወሐቅ ሪጃል በወንዶችም ላይ እነሱ በመውጣታቸው ወንዶች ሐራም ይሰራሉ ራሳቸውም ሐራም ይሰራሉ ስለዚህ እነሱ ሊቀሩ ይችላሉ። ተግባባን? እሺ ሐራም ያደረጉበት ምክንያት ምን ነው? ምን ምንድን ነው? አንድ ሚኒት ክልክል መሆን አለበት። እዚህ ቦታ ላይ ሰውሩ መጥፎጧ የሆነ የተገደበና የተወሰነ ነገር አይደለም። የተወሰነ ነገር አይደለም። والحكمة هنا الثبوت على الحكمة ويتكلك لبت كيف تتكلك لبت مكنية غير مضبوطة يشو السناد اللب تزي مكنية مع الفضالة ولما وتسخطت مكرانيه بروك التكفت الله شوك اللي تشبر سلالة بشمت سلالة ميكو عزاق لم يتدرج وندي سلم يتفتن انت لا يجنج المكنية تاكين تتعلم هنا الحكمة يهيه لليهن الله عليه والحكمة هنا الثبوت على الحكمة وغير مضبوطة يتوقع للب فإنه لا يمكن أي هنا አዩሐደ አልሚቅዳር ለዲ ፈኢነሁ ላዩምኪን አይመችም አይሆንም አዩሐደ አልሚቅዳሩ ገደቡ ሊነገር አለዚ ይህ ገደብ ላይፍቲ ላዛሊ ወደዚህ የሚያደርሰው ነገር ሊገደብ አይችልም። ወለተሚዝ ለይቶ ማውጣት አይቻልም። በይነ ነውዕን ወነውዕን አንዱን ይዘን ሌላውን መልቀቅ አንችልም። ቅለተ ነው ከተባለ የተከለከሉት ቅለተ ስላለባቸው ነው ከተባለ ምን ይሆናል? ሶብር ያላችሁ ይሂዱ ልንል ነብዩ ዝም ብለው ምንድን ያሉት ለአነ ዝዋራተል ቁቡር ነው የተባለው ቀብር የሚዘይሩ ተከልክለዋል አይ ወንድን ይፈትናሉ ነው ከተባለ ደግሞ ወንድን የማይፈትኑ አጃኢዞች ይሂዱ ልንል ስለዚህ የሆነ ነገር አንድ ነገር ብቻ ካመጣን ምክንያቱም በል ለሌላው እዛ ምክንያት ውስጥ የማይገቡ ሴቶች ሊፈቀድላቸው ነው ወልሕክማ ሁና ገይሩ መጥቡቃ የተገደበ የተወሰነ ነገር አይደለም በቃ የተወሰነ ነገር አይደለም አይሄድ የሚፈጠረው ይሄ ይሄ ይሄ ሊሆን ይችላል። ግን አላህ አለም ከዛም ውጭ የሆነ ነገር ሊኖር ይችላል። ወለ ሕክመቱ ሁና ገይሩ መድቡጣ የተገደበ አይደለም። ፈኢነሁ ላ ይምኪን አይመችም። አዩሐደረ ልሚቅዳር መጠኑ ሊነገር መጠኑ ሊገደብ አይችልም። መጠኑ ሶስት ምክንያቶች ናቸው ሴቶች የተከለከሉት ብንል ለምሳሌ ምን ቅለት ሰብር፣ ከስረተል ጀዛ ለይቱ አዛ እንዳይደረስ እነዚህን ሶስቱን ካሟላች ይህልልን ሸርጡን ካሟላች ያ ደግሞ ማለት አንችልም። ለምን ለዓነ ዘዋራትል ቁቡር ነው የሚለው ዝም ብለው ቅላ ሳይኖ ተስረተል ሳይኖራቸው ሶብር ከሌላቸው ምናምን አላሉም ነብዩ ወለሕክመቱ ሆነ ገይሩ መድቡጥ አናት ይላሉ ፈኢነሁ ላ ይምክን አይመችም አዩሐደል ምቅዳሩ መጠኑ ሊገደብ አለዚ ላ ዩፍዲ ኢላ ዛሊክ ወደዚህ የማያደርስ ነገር ለመፈለግ ወለተሚዝ መለየትም የለም በይነ ነውዕ ወነውዕን በአንዱ አይነትና በሌላው አይነት መካከል መለየትም አይቻልም ወሚን ኡሱል ሸሪዓ ከሸሪዓ መሰረቶች ውስጥ ፕሪንሲፕል ውስጥ አለ أن الحكمة ጥበብ إذا كانت خفية ድብቅ ከሆነብን ጥበብ أو غير منتشرة ወይ የተስፋፋና የታወቀ ካልሆነ ዑሊቀ الحكم ሁክሙ ይንጠለጠላል ቢመዝነትሃ በምንጠረጠረው ነገር ላይ እናያይዘዋለን አልገባችሁም ግልጽ አይደለም ማለት فإنه لا يمكن أن يمثل أن يحد المقدار መጠኑን ልንገድበው አንችልም። የተከለከሉበት ምክንያት ይሄ ይሄ ይሄ ብለን ልንገድበው አንችልም። አላወቅነውምና አልተጓዳንም አናቀው ምን እንደሆነ ህክማ ሀያም ሊሆን ይችላል፣ ሰላሳም ሊሆን ይችላል። አናቀው ሶስት ነገሮችን ህክማ አድርገን ካመጣን ሶስቱን ነገር ካሟላች ልትል ትይልልን ነው። ሌላ ፈቃድ ውስጥ እንገባ ነው። ነብዩ ደግሞ መስፈርቱን አላስቀመጥም። ለአነ ዝዋራ ፍልቁቡር ነው። ዝዋራ ፍልቁቡርን ከልከለዋል ነው ተራዝመዋል ነው ይችላል ስለዚህ ዒለቱን አናውቀው። ፈኢነሁ ላ ዩምኪኑ አይምር አዩሐደል ሚቅዳሩ መጠኑ ሊገደብ አለዱ ላይ ኢላ ወደ ፊትና የማይቀሰቀስ ነገር ወይንም ደግሞ ወደ መቃብር የማትሄድበትን ነገር ልንገድበው አንችልም። ወለተሚዝ መለየትም አይቻልም። በይነ ነውዒ ወነውዒ አንዱን አይነት ሲሰል ሌላውን አይነት አያቅም ለተሰብር ብቻ ነው እንጂ ከስረተል አይደለም ብለን መለየት አንችልም። ሁሉም አደጋዎች ናቸው። መለየትም አንችልም። ወሚን ኡሱል ሸሪዓ እችን ያዟል ለማንኛውም ሰው ማለት ወሚን ኡሱል ሸሪዓ የኡሱል አልፍቅህ ወሚን ኡሱል ሸሪዓ የሸሪዓ principle አለ። ሸሪዓ ሲወጣ ከሐዲስ ከቁርአን ሽንባጥ አድርጎ ቃል ሲያወጡ አንድ እንትን አላቸው። አንድ principle አለባቸው የሚከተሏት ምን أن الحكمة ይላል ጥበብ إذا كانت خفية ድብቅ ከሆነ ይህን አታድርጉ ተባለ። ቁማችሁ አትጠጡ ተባለ። ለምን ቁማ ቁሞ መጠጣት የተከለከለው ለምንድን ነው? ህክማውን እናውቀዋለን። ህክማውን እናውቀዋለን። አናውቀውም ህክማውን፣ ግን ዑለማዎች ይሞክራሉ። ቁሞ ሲጠጣ አጋጣሚ ውሃው ምን ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እዚህ ቦታ ሊገባ ይችላል፣ የተለያየ ነገር ይሰጣሉ። ግን ህክማውን ነብዩ አልተናገሩ። ህክማ ድብቅ ከሆነ ቁሞ መጠጣት ክልክል። ህክማውን ብናውቀው ኖሮ ሆዳችሁን ያማችኋልና ቢሉን ኖሮ ህክማው ተነገር አይደል? ሆድ በማያመን መልኩ ቆመን መጠጣት እንችላለን ማለት ነው። قلنا إن ذلك لم يصدر خفية كهونة الشكمة ومن أصول الشريعة كشريعة أبابوش ما أنت المفرق حين أن الحكمة تبب إذا كانت خفية تثبت كهونة أو غير منتشرة ويتصفى بجهاد الحوكة كهونة علق الحكم حكم ينقلت شلال بمن لما زنتها فمن نكرت ترون جرلين نايا إيش لعله نبي يتلفلوش إذن أي حولهون شلال من أجل ምን ምን ግምት ሰጡ? ለአነ ጁዋራትል ቁቡር ተባለ። ሂክማው ተነግሯል። ነብዩ ተናግረዋል። ሂክማውን የከለከሉበትን ወደ መቃብር ግን ሁክሙን ስናመጣ ከምን ጋር እናያይዘዋለን? ዑልቀል ሁክሙ ሁክሙ ይንጠላጠላል፣ ይያያዛል። ከምን ጋር መዲና ጋር የምንጠረጠረው ነገር ጋር እናያይዘዋለን። ለሐለሁ ኢለተል ሶብር ስላለባቸው ሊሆን ይችላል። ነብዩ አልተናገሩም እኮ አአ ከስረተል ጀዘእም ሊኖርባቸው ይችላል። አዎ ወንዶች እንዳይፈተኑ ሊሆን ይችላል። አላወቅነውም እኮ ግን ከመዲና ጋር ነው የምናያይዘው። ፉቃዎች ምን ምን የሚጠቀሙት ብዙ ጊዜ ሲናገሩ አልገባችሁም? ሴት ሂጃብ ትልበስ ተባለ። ለምን? ህክማውን አናውቀው ህክማው ይታወቃል አይደል? ይሄ ህክማው ይታወቃል። ህክማው የማይታወቅ ነገር ከተነገረ ግን ምንድነው የምንናገር? ምንድነው የምናደርገው? እሱ ነው ይሄ ራሱ ይሄ ነገር የተከለከለው ለአለም ከዚህ ጋር አያይዘው ሊሆን ይችላል። ፍቃዎች ሲተሰወጡ ዒልማቸውን እንደዚህ ነው። ومن اصول الشريعه كشريعه برنسيبلس ان الحكمه ጥበብ ኢዛ ካነት ኸፍያ ድብቅ ከሆነ ከትእዛዝም ጀርባ ከክልከላም ጀርባ ያለ ጥበብ ዓላማው ምን እንደሆነ ድብቅ ከሆነ አው ገይረ ሙንተሽራ ወይ የተስፋፋ ካልሆነ በሰዎች መካከል ያልታወቀ ዑሊቀል ሕክሙ ያ ፍርድ ይሰጣል ቢመግነትሃ በምንጠረጥረው ነገር ጋር እናያይዘዋለን። ፈያሩሙ ሀዘል ባብ ይህ ባብ ክልክል ነው፣ እርም ነው። ፈደል ዘሪዓ ከወዲሁ ጎዳናን እንደምትቀር እርም ነው። ግን መቃብር መጎብኘቷ ሐራም ነው እያሉ ነው ሸኹ እብኑ ተይሚያ። አቲ ለምን ስሏቸው ከደል ዘሪያ አሉ። በቃ መንገዱን መጋት አለብን ከወዲሁ። አይ ሶብር ያለባችሁ ሶብር ያላችሁ ሴቶች ይሄዱ። ነብዩ አለይሂ ሰላቱ ወሰላም ሴትዮዋን አግኝቷታል አይደል? መቃብር አጠገብ አገኛት። አታልቅሺ ሲሏት ምንድን ያለችው? ኢለይከ አኒ ኢነከ ለም ቱፈቅ ቢሙሲበቲ እኔ ላይ የደረሰ ስላልደረሰብህ ነው። ይህንም ማለት ይቻላል ከኋላ ይቻላል አላወቀቻቸው ነበር ከኋላ ሄደው ነበር ከሄዱ በኋላ ነገሯል ካነ ረሱሉላህ ነብዩ እኮ ነበሩ ስላት ሰለላሁ ዐለይሂ ወሰለም ፈዳበት ለቤት ወለም ወለም ተጅድ በዋበን ፈደኸለት ፈቃለት አና አሲሩ ያ ረሱላላህ ኩንቱ ለማዓሪፍ አላወቅኩትም ነበርና ነው አሁን ሶብር አደርጋለሁ አለቻቸው ፈቃለ ነቢ ሰለላሁ ዐለይሂ ወሰለም እነመ ሶብሩ ኡላ ሶብር ማለት የመጀመሪያው ውርጅብኝ ጊዜ ነው ቀውጢ በሚፈላበት ሰዓት ነው ራስን መቆጣጠር አሁንማ ተስፋ መቁረጥ ነው ሌላም ቦታ ደግሞ አይሻ ጉሚታለች የሚል አለ ያንን ሐዲስ በማገናኘት ነው እነ ሼኹል አልባኒ መሄዳችሁ ይቻላል አሉ። መጎብኘት ይችላሉ ሴቶች ያለውን የያዙት ከዛ ተነስተው እዛ ከዛ የአይሻን ሐዲስ ላኪን አልአውላ አልቡዕድ መራቁ ይሻላል። ነህይ እናስቀድማለን ከአይሻ ድርጊት ነው የሚለው ሐታ ራሱ ነብዩ ንግግር ላይ ትእዛዝና ክልከላ ከመጣ የቱ እናስቀድማለን ነው የሚሉት ክልከላ እናስቀድማለን ነው የሚለው። ስለዚህ ነብዩ ፈራግመዋል። ينمو بالنفط إن شاء الله الفن الفرق فيحرم هذا الباب سدا للذريعة حوده آه، من قد لمزقات كما حرم كما حرم النظر إلى الزينة الباطنة ውስጣዊ ودهونه ሆነው من መመልከት ሐራም دهونه دهونه كله لما في ذلك من الفتنة فتنة لن وكما حر وكما حرم الخلوة جللم حرام دهونه كله بالأجنبية أجنبيين نزو ودهون ጎን وغير ذلك ليلام من النظر መመለከት አጅነብይን ሐራም እንደሆነ ሁሉ ይህም ሐራም ነው ከወዲሁ በሩን ለመዝጋት። ጌጥ ስልክን ጌጥን ማየት ሐራም የሆነው ለምንድን ነው እ ለምንድን ነው ጌጥን ማየት የሴት ልጅ ጌጥ ማየት ሐራም የሆነው ለምንድን ነው? ፊትናው ላይ እንዳይደርስ ነው አይደል? እንጂ እኮ ራሱ ፊትና አይደለም። ራሱ አይደለም የተፈለገው ሲከለከል፣ እሱን ካዩ በኋላ የሚመጣውን ነገር በመመለከት ነው። ከወዲሁ ሰደት ደግሞ ይሄ ነው። እድል ዘሪዓ ማለት ቀድሞ በርን መዝጋት። የትን ልጅ አትመልከቱ ተባለ። ለምን ዚና ነው እንደራሱ ራሱ አይደለም። ዚና ላይ የሚያደርስ ወሳኢለ ዚና ስለሆነ የዜና መዳረሻ ስለሆነ ይህ አይነት ክልከላ እድል ዘሪዓ ይባላል። እድል ዘሪዓ ይባላል። ከማ ሐሩመ ነዘሩ መመልከት ሐራም እንደሆነ ሁሉ ኢለዚነት ልባጢና ድብቅ የሆነውን የሴት ልጅ ጌጥ ሊማ ፊ ዳሊክ ሚነል ፊትና ፊትና ስላለ ይጡ አይደለም ሐራም የሆነው እሱን በማየት የሚመጣውን ነገር ለማዳን ሲባል ነው። ሰው ሪዝቅን ለመሰራት ሰደ ዘሪዓ ማለት ነው። ወከማ ሐሩመ አልኸልወት ቢልአጅነቢያ አጅነቢይን ይዞ ደግሞ ገለልተኛ ቦታ መቆም እንደዚሁ ሐራም ነው። ወገይሪ ዛሊክ ሌላም ሌላም ሚነን ነገር እይታን ምልከታን ይመስል አተኩሮ ማየት ሐራም ነው። ለምን ማየቱ ነው ሐራም የሆነው? ማየቱ ሐራም የሆነው ምን እንዳይፈጠር ነው እ ዚናው ላይ እንዳይደርስ الدزري عمالته وليس كذلك بزيه اللم بزيه اللم بمن أي زيارتها للقبر مكابر بمقومية عند السيف يلم من المصلحة ما نمتقم يلم اللي جود مكابر فيه بمن ما نمتقم يلم أي زيارتها للقبر تقم يلم من المصلحة تقم يلم إلا دعاؤها للمجد لم يتوى أخل دعا ما ترى في نجل لا تقم يلم وذلك يهدك مدعا ممكن في بيتها أبيتها هنا دعا سادش يلم انتهى የ مجموع الفتاوى 24ኛው volume ከ335 እስከ 356 ገጽ ድረስ ተናግረዋል። ኢብኑ ተይሚያ ረሂመሁላህ ወንድ የመጣበት የወንድ ምን ይላሉ ሌሎች ይበቃል የሚሉት እንደነ ያ አመኑ ሲል ወይም ደግሞ አመንትን አላለም እናንተ ያመናችሁ ሴቶች አይደለም ያለው ወንዶች ይካፈፋሉ። እንደዛ ነው ይሉና በተግለብ ያስገቡታል ሴቶች። ግን ለአነ ዝዋራ ፍል ቁቡር ያለው ደግሞ ያወጣብሃል ያለ ያወጣብና ምክንያቱም ሙቀደምና ሙአኸሩን ብናውቅ ኖሮ ተርጂህ እናደርግ ተባባናል። ድሮ እኮ ወንድም ሴትም ነበር የተከለከለ። የወንዶች ብቻውን ተፈቀደ ማለት ነው። ኩንቱና ሀይቱኩም አንዚያረ ፍል ቁቡር ለወንድ የሴቶች ግን ክልክልነት እንደቀጠለ ነው። ለዚህ ነው ዑለማዎችን የተካለፉትም እኮ ነው። ከዚህ አንተ ተከልክለው እንደገና ሴቶችም ወንዶችም ተፈቅዶላቸው ሊሆን ይችላል በሚል ይበቃል ይችላል ማለት ነው። እና አይተን ሐዲስ ተግባባን? ሰላም አለይኩም